ባለፈው ሳምንት በእኛ ድራማ ሳራ፣ ይህ ፋሲል የሚባል ልጅ ምን ባደርገው ነው የሚሻለኝ? ምን አደረገች ሚላት? ሁሌ መንገድ ላይ እየጠበቀ ስልክ ቁጥርሽን ካልሰጠሽኝ እያለ ያስቸግረኛል። ስንቴ መሰላችሁ እጄን የጠመዘዘኝ። እኔ የምልህ ነው መምህር ሽብሩን ስለ ሳራ ጉዳይ ላናገሩ አስቤያለሁ። መምህር ሽብሩ ግን ወሬውን ላያምነው ይችላል። ደስታ፣ ሳራም ሰው ናት። ተሳስታ ቢሆንስ? ሄኖክ አንተም እንደዚህ ትላለህ? በጣም ነው ማዘ። ወይኔ ዛሬ ምን አይነት ቀን ነው? ዳንኤል ከእንዴ! ወይኔ እናንተ ምን ልትሆኑ ነው አውቶቡስ ውስጥ የገባችሁት? ውረዱ! ሹፌር አንዴ ክፈቱልኝ፣ አንዴ ክፈቱልኝ ሹፌር። ሳራ ለቤተሰቦችሽ ብትነግራቸው የሚሻል ይመስለኛል። ላያምኑኝ ይችላሉ። አያምኑኝም ብለሽ ደብቀሽ ጉዳዩን በሌላ መንገድ ቢያውቁትስ? የበለጠ እምነት ያጡብሻል። ዛሬ ጓደኛዬን ወዳጆን አግኝቸው ነበር። ስለ ልጁ ያጫወተኝ ነገር በጣም አሳዝኖኛል። ሳራ፣ መቼም አንቺ ጨዋ ልጅ እንደሆንሽ አምናለሁ። ትኩረትሽን ሁሉ ትምህርትሽ ላይ ማድረግ አለብሽ። እሺ? እሺ። ላናግረህ ያልሽ ምን ነበር? አይ በቃ ተውኩት። ሌላ ጊዜ አናግርሃለሁ። ቁርስ ሰርተሽ አልጨረሽም እንዴ? ሙቅ ልሰራ ፈልጌ ነበር። ሙቅ ለምንሽ ነው? ሙ የታላላቅ ወንዞችን ካርታ ስሩ ስለተባለ ለጣጥፌ ላዘጋጅ ነው። በይኔ ልጨርስ ታገሽ። አባትሽ ቁርሱን ሳይበላ እንዳይሄድ። ለመሆኑ ዱቄቱን ኬት ነው ያመጣሽው? ከቤት ያለው እንደው አልቋል። ማዳበሪያውን አራግፌ ነው። ጋሻው ቁርስ እኮ እየደረሰ ነው። ለእኔ አታስቢ። ወይዘሮ ምንታምር ሆቴል እጄ እጅ የሚያስቆረጥም ፍርፍሬ እንበላለን። መሰረቴ በአቅርቢውና ከእህትሽ ጋር ተቃመሷት። እማዬ አንቺስ? አራበኝም የኔ ማር። እኛ ደግሞ አንቺ ካልበላሽ አንበላ። አንቺ ደግሞ ድርቅ ካልሽ አትመለሽም። እስቲ ሆና የምን ትካዜ ነውማ? በጉንዳቅል ዝሆን ይስቃል፣ ያህያል ጅብ ያሳድጋል። ከአንበሳ አልፈይ ሚዳቆ ገብታ ትመክራለች ሲሳሳ ታይታ በጉንዳቅል ዝሆን ይስቃል፣ ያህያ ጅብ ያሳድጋል እስካሁን በሳልፈኝ ሚዳቆ ገብታ ትመክራለች ሲሳሳት ታይታ እኔ አልልም እልም ይህን እልምልም አልልም እኔ አልልም እልም ይህን እልምልም አልልም። ዘፈኑን ትተሽ ቁርስሽን ብትበይ አይሻልም? እሙዬ ወይ ንግድ ትርኢቱ ላይ ያኔ ትምህርት ቤት ባለ የዘፈናችሁትን የምትዘፍኑት አዲሶቹንና ከበፊቶቹ ሁለቱን ዘፈኖች ነው የምንዘፍነው ብዬሻለሁ እኮ። የንግድ ትርኢቱ ሰውን ሁሉ ነው ያጓጓ። ጉልት ወጣ ስል የሰው ወሬ እኮ ይኸው ነው። እማዬ በየቦታ የተሰቀሉ ማስታወቂያ ትሻል የእኛዎች በምርጥ የሙዚቃ ዝግጅታቸው ትርኢቱን ያደምቁታል ይላል። የሺ ሳራ አልተነሳችም እንዴ? አረ ቅድም ቀስቅሻት አለ ፍቃድ። አይ ትዬ ተመልሳ ሳተኛ ቀረች ብለው ነው ተመልሳ ተኛች። ትምህርቷስ እንዴት ተቀልዷል? ባካችሁ ወዴት ነው ፋሲል? ሳራ ሊያት ብዬ ነው መጣው። ኧረ ግርምሽ፣ ዛሬ ጨጓራዬ በረሃብ ተቃጠለል። በናት ብትንትኔ ወጥቷል። ታዲያ ዳቦ ልስጥሽና ልሰብስብሻ። ያዢ ጩኒ፣ እንዲያውም ጓደኛሽ መጣችልሽ። አንቺ ሚሚ ግን ራብ ጦር የለውም ብለሽ ነው አለ የቆየሽው? ሙዝ ልገዛ ብዬ እኮ ነው። ጩኒ ግርምሽ፣ ለእኔና ለተከተሉ ለዳቦ ስጠን። ይኸውልህ ሂሳቡ እጄ ላይ የቀረችው ብቸኛዋ ብቸኛዋ ብቸኛዋ ስትይ ምን ማለትሽ ነው ሚሚ? አያገባም። መዳፉ ላይ የወደቀው የመጨረሻ ሳንቲም ሆነዋ በቃ ስራ የለኝ ገንዘብ የለኝ። እኔ ጋር የቀረው የሀገሬ ዘፈን ብቻ ሆኗል። አይዞሽ ሚሚ አትጨነቂ። ስራ እስክታገኝ የፈለግሽውን ከኔ በዱቤ መውሰድ ትችያለሽ። እሺ ግርምሽ፣ በእኔ ስም አንድ ሚሪንዳ። አንቺ ደግሞ ትቀልጃለሽ ግርምሽ። ስራ እንኳን የማገኝ አይመስለኝም። እዛ ሁለተኛ መንገድ ኮብልስቶን ይሰራል ብለው ነበር። አስጋቡኝ ስላቸው ሞልቶ ተባል። እኔ አሁን ሲመጪ ነው እሺ ተስፋ የቆረጥኩት። ሚሚ፣ እንዳንቺ አይነት ጠንካራ ሰው ተስፋ አይቆርጥም። የልኝ ፋሲል ተኝታለች እኮ። አንተ ደብተሯ ምን ታደርግ ነው የምትበረብረው? ዝም በይ ዞያሽ። አየሽ ደብተሯን የኤክስ ማት ምንድን ነው ግን የሆነችው? ኧረ አንዱን ታየ ይበቃል። የነቃች እንደሆነስ ባትነቃ ይሻላታል። ምንድን ነው ደግሞ ይሄ? የእኔ ቆንጆ ማክሰኞ በምሳ ሰዓት ምስራቅ ጭማቂ ቤት እጠብቅሻለሁ። ነገሩ ለካ እንደዚህ ነው። እኔማ በፊትም ፍቅር እንደያዛ ታውቂያለሁ። ማን እንደሆነ ደግሞ እደርስበታለሁ። አሁን እስቲ ይቺ አንድ ፍሬ ልጅ ምኑን አውቃው ነው? ለነገሩ የዛሬ ልጆች ከመሬት ሳይነሱ ነው ሁሉን ጥንቅቅ አድርገው የሚያውቁት። ስም ስለዚህ ወረቀት ጉዳይ ለሳራም ሆነ ለማን ብትናገር አራት አስፈራራኝ ተናገሪ ብትለኝም አልናገር። ይልካ ክፍሏ ውጣና ልቀስቅሳት። ጤና ይስጥልኝ መምህር ሽብሩ። ሰላም ነሽ ደስታ? ላናገር ፈልጌ ነበር። እስከ ነገ መጠበቅ አይቻልም? እየወጣሁ ነበር እኮ። እባክህ አቶ ሽብሩ ከይቅርታ ጋር አንድ ጊዜ ቁጭ ብለህ ብታናግረኝ ደስ ይለኛል። በጣም ጥብቅና አሳሳቢ ጉዳይ ስለሆነብኝ ነው። ምንድን ነው እሱ? ሳራን ታውቃታለህ አደል ምን ሆነች? አየለ ከትምህርት በኋላ ያስጠናታል። እና ቢያስጠናት ምን ችግር አለው? ለብቻቸው ሲሆኑ ተገቢ ያልሆነ ነገር ያደርጋል። እሱን ያሳሰበኝ። ተገቢ ያልሆነ ነገር ስትይ ምን ማለትሽ ነው? የፍቅር ጓደኛ አለሽ ወይ ብሎ ጠየቃት። በሌላ ጊዜ ደግሞ ሳማት። አየለ ሳራን ሳማት? ይህ እኮ ትልቅ ክስ ነው። አንቺ ይህን በምን አወቅሽ? ሳራ ስለምንድን ነው እኔ ጋር መታ ሪፖርት ያላደረገችው? እኔ ያወቅኩት ሳራ ነግራኝ ነው። በጣም ጭንቅ ላይ ነው ያለችው። ለአንተ ያልነገረች ስለፈራች ነው። በትምህርቷ ላይ እየቀረች ናቶ ሽብሩ አየለ በብዙዎች የተወደደና የተከበረ መምህር ነው። ማንም እየተነሳ የእሱንም ሆነ የትምህርት ቤቱን ስም ማጥፋት አይችልም። ምን እያልክ ነው አቶ ሽብሩ? እኔ እኮ ለአንተ የነገርኩ በተወካይነት ትምህርት ቤቱን የምታስተዳድረው አንተ ስለሆንክ ጉዳዩ ይመለከታል ብዬ ነው። ምንም እንዳልተፈጠረ ዝም ማለት አንችልም። ለመሆኑ ከእሷ ቃል ሌላ መረጃ አለሽ? እሷ ከነገረች ሌላ ምንም መረጃ የለኝም። ደስታ፣ ጊዜን እያጠፋሽ ነው። አሁን መሄድ አለብኝ እና ምንም አይነት እርምጃ አትወስድም ማለት ነው? ዳይሬክተር ሰብለ በቅርቡ ትመለሳለች። ያኔ እሷን ብታናግሪያት ነው የሚሻለው። አሙ እንዴት ነሽ? ምን ሆነሽ ነው የምትጣደፊው? ደህና ደር ሳሪታ። እኔ ቶሎ ክፍል እንግባና የቤት ስራውን አግዥኝ። የመብራት ስላልከፈልን ተቆርጦብን ማታ ካርታዎቹን ለጣጥፈ መጨረስ አልቻልኩም። ምንድን ነው ደግሞ ጣሳ ይዘሽ የመጣሽው? ሙቅ ነው። Hi ሙዬ። Hi ማንቲ። ስትገቡ በር ላይ በቀለን አይታችሁታል? አላየ ነው ማንቲ ሊደወል ስለሆነ እኔና ሳሪታን በመለጠፍ አግዘን። እሺ Good morning class። እሙ አልጨረሽም እንዴ? አዎ። ለምለም አልመጣችሁ ዛሬ አባቷ ወደ አዲስ አበባ ይሄዳሉ። ደርሰው እስኪመለሱ አትመጣም። የክፍላችን እርባና ቢስ ተማሪዎች እንዴት አደራችሁ? እሺ በቀለ አለቃ ነገር አዳሜ ደግሞ ምንድን ነው ሙዬ desk አካባቢ የተከማቻችሁት? አሁን የቤት ስራ የሚሰራ የማን ካርታ ነው? የኔ ነው። እስኪ ተው በቀለ፣ ተነስ ከዴስኩ ላይ አስደግፌበታለሁ እኮ። ምን ሆነ ነው? ቤትሽ ጠረጴዛ የለም እንደዚህ የምትለጣጠፊ የሚለጥፈውን በቡክ ነው። ይሁንች ሊጣም። እስቲ ተዋታ አንተ። ለመሆኑ እናንተ ቤት እንኳን ጠረጴዛ በርጩማ አለ? ባይገርምሽ ሜላት ስድስት አንቺን የመሰሉ ወንበሮች አሉ። <laughs> ሰባተኛ መሆን ከፈለግሽ ወስድሻለሁ። <laughs> እሙዬ ሳጨረሽ ተደወለልሽ። ሰኔ ላይ ሞፈር ነው እንጂ ማጨድን በርታ ይሉትም በክረምት መሬት ነው እንጂ ጎተራን ዘር አይሰጡትም። ሰኔ ላይ ሞፈር ነው እንጂ ማጨድን በርታ ይሉትም። በክረምት መሬት ነው እንጂ ጎተራን ዘር አይሰጡትም። ለምለም፣ አቤት እማዬ። አባትሽ አዲስ አበባ ሊሄድ ተነስቷል እኮ። ምን ነው ወጥተሽ ቀረሽ? ቀልብሽን እያሰርኩ ነበር እኮ አባዬ። ቡና ልድገም? ይበቃኛል። ለምለም፣ ቆንጆ ቡና ነው ያፈለሽው። ተባረኪ። አባዬ፣ አዲስ አበባ ምን ያህል ቀን ትቆያለህ? ያው የእናትሽን የሆስፒታሉን ጉዳይ መልካስ ይዤ እመለሳለሁ። ግፋ ቢል አንድ ሳምንት ነው የምቆየው። ታዲያ እስክመለስ አንቺ ቤት ትሆኛለሽ። እሺ። ለምለም ከትምህርት ባትቀርስ ሙላት ምን ማለትሽ ነው? ባዮሽ? እንደ ሌላ ጊዜ ቢሆን ለምሳ ወደ ቤት ስመጣ ገብሬ ከብቶቹን ማስገባቱን አያለሁ። ለምለም ቤት ካልሆነች አንቺ በምን አቅምሽ ትችዋለሽ? ማየ ስለ እኔ ትምህርት አትጨነቂ። ዋናው የአንቺ ሕክምና ጉዳይ ይሳካ። እስኪ እንዳፍሽ አድርገው ልጄ። ለምለም ቀኑብሽ ገመዷን ሳትበጥስ አትቀርም። እልፍ ስትላይቻታለሁ። እስኪ ውጪ። እሺ ናፍቆት፣ ካርታውን ጥሩ አድርገሽ አዘጋጅተሻል። አቀራረብሽም ጥሩ ነበረ። አመሰግናለሁ ትቻል እሺ፣ ቀጥሎ ስራውን የሚያቀርብ ማን ነው? የእኛዎች ዛሬ ድምፃችሁን አትፍታችኋል ምን ነው አላችሁ? እኔ ያቀርባለሁ ትቻል እሙዬ፣ ካርታውን ግርግዳው ላይ ለጥፊ። እሺ። በመለጠፍ ሊረዳት የሚችል አንድ ሰው? እኔ teacher። እሺ፣ ማንቲ ውጣና አግዛት። እኔ የተሰጠኝ የቤት ስራ ሶስት ታላላቅ ወንዞችን በዓለም ካርታ ላይ ማሳየት ነው። ከዚህ የጆርዳን ወንዝ ከሚገኝበት ካርታ ነው የምጀምረው። የጆርዳን ወንዝ ቆይ እስኪ ሙዬ፣ ናይልን የምታሳይበት የአፍሪካ ካርታ የታለ? እንዴ? እዚህ ጋር ልጥፌው ነበር። የቤት ስራሽ እንዳላጠናቀቅሽ ለማሳየት የቸኮልሽ ያስመሰለብሽ እኮ ሙዬ። እውነቴን ነው teacher። እንደውም እዚህ ክፍል ከገባሁ በኋላ ነው የለጠፍኩት። ናይል ሸርሽሮ ወስዶት ይሆናላ። ወደ ቦታሽ ተመለሽ። አይዞሽ እሙዬ፣ አይዞሽ። በቃ አታልቅሽም እንዴ? የእኛዎቹ ባካችሁ ጸጥታ። ቀጣይ ተማሪ ስራውን የሚያቀርብ እሺ። ሳሙኤል ምን አለበት ብንፈልገው? ረስም በሚላት የእኛዎች ዛሬ ልክ አልመሰላችሁኝም። እስኪ ተነሱ። teacher ምን አጠፋን? መረጋጋት ስላለባችሁ ውጡና በረንዳ ላይ ተንበርከኩ። ውጡ። ደስቴ እንዴት ነሽ? ሰላም ሄኖክ። ዛሬ ላይብረሪ ውስጥ ሰው አይግባ ተብሏል እንዴ? የእረፍት ሰዓት ስላልደረሰ ነው ላይብረሪው ጭራ ያሉ። ምን ልርዳ? መጽሐፍ ፈልገ ነው? አንቺ ጋር ነው የመጣሁት። ምን ነው የተበሳጨች ትመስያለሽ? አዎ በጣም ተበሳጭቻለሁ። አቶ ሽብሩን ስለ ሳራ አናግሬው ነበር። ምን አለሽ? እሱም ልክ እንዳንተ አላመናትም። ደስታ ሳራን አላምናትም አላልኩ። እኔ ያልኩት አየለ ሳራን አስቸገረ መባሉ ከማንነቱ ጋር ይጋጫል ነው። ሰማይ ኖክ፣ በግድ ያየለ መጥፎነት ተቀበል አልልህም፣ ግን ስለ እሱ የምታውቀውና ትክክለኛ ማንነቱ ሊለያይ እንደሚችል አስብ ነው ያልኩ። ልክ ነች ደስታ። ድብቅ ማንነቱ ስላልተገለጸልኝ ግን የሳራ ጉዳይ አሳስበኝም ማለት አይደለም። እኔ ግን ምንም ላረግላት አለመቻል ያሳዝኖኛል። ጓደኞቿ እንኳን በአቅማቸው ምን እንደሚያደርጉ ታውቃለህ። አየለ ብቻውን እንዳያገኛትና እንዳያስቸግራት በሚያስጠናት ወቅት ቢሮ አካባቢ የሆኑ ዘፈን ይለማመዳሉ። ጎበዞች ናቸው። ታዲያውን ምን ማድረግ ይቻላል? አቶ ሽብሩን በድጋሚ አናግረዋለሁ። አንድ ነገር ማድረግም አለበት። ሳራ አሁንም ለወላጆቿ መንገር አልቻለች። ብዙ ላደፋፍራት ሞክሬ ነበር፣ ግን አልቻለች። እኔ ጉልበቴን አመመኝ። ነሳ ነው ሚላን ዝም ብለሽ ተንበርከኪ፣ ትቸራ እየለ በመስኮት ሊያይሽ ይችላል። ቆያው ምን አጥፍተን የተንበረከክ ነው? አይ አልገባሽም አይደል? አየለ እኮ በእኔ ምክንያት ጠምዷችኋል። ሳራ የፈለገ ቢጠምደም ቢሮ ሲጠራሽና በሚያስጠናኝ ሰዓት አብረንሽ መሆናችንን እንቀጥላለንሽ የሆነ ደረቅ ሲያስጠላ። ሚላ ዝም በይ፣ በመስኮት ወደኛ እያየ ነው። በሉ ተነሱ፣ ወደ ክፍል ግቡ። ልጨክንባችሁ እንደማልችል ስለምታውቁ ነው አይደል የምታስቸግሩት? እሺ በቀለ ውጣና ስራህን አቅርብ። እንዴ ምንድን ነው የሚያስቃችሁ? ቅድም ሙዬ የጠፋባት የአፍሪካ ካርታ በቀለ ተቀምጦበት። በቀለ እስኪ ዙር። እንዴ ምን ሊያደርግ እዚህ መጣ? በል በል በል፣ በቀስታ ልጣ ሰው። ኧረ የሚለቅ አይመስለኝም። ፓፕሲት እኮ ነው የመረገች። እንግዲያውስ ሀምሳ ሶስቱንም ሀገራት ቆጥራ አስረክባት። በሉ ዛሬ ስራችሁን ያላቀረባችሁ ተማሪዎች ነገ ታቀርባላችሁ። መልካም የምሳ ጊዜ። ሳራ እሙዬ ተነሱ እንጂ። ደግሞ ትቸራ እዚህ ክፍል ውስጥ ቢያገኘን ለምን አልወጣችሁም ብሎ ያንበረክከናል። እናንተ ትላንትና የሆነ ማስታወሻ ጽፎ እንደሰጠኝ ሳልነግራችሁ። ምን? የምን ማስታወሻ ሳሪታ? ምን እንደሚል ታውቃላችሁ? ዛሬ በምሳ ሰዓት ምስራቅ ጁስ ቤት እንገናኝ። ይሄ ሰውዬ ግን አላበዛውም እንዴ ሳራ? ጭራሽ ከትምህርት ቤት ውጭ ቀጥርሻ። ቆይ ግን ሴት ተማሪዎች እንደ አየል አይነት መጥፎ አስተማሪ ሲገጥማቸው ትምህርት ቤቱ ምን ያደርጋል? እኔ እንጃ ሳሪታ። ግን ዳይሬክተር ሰብለ ብትኖር የሆነ ነገር ታደርግ ነበር። እሷ እስክትመጣ ግን ትብብራችንን እኛ እንቀጥላለን። ከዚህ ክፍል እንውጣ፣ ምሳችን እንብላ። አዳራሽ እንሂድ። እዚያው በልተን ልምምዳችንን እንቀጥላለን። እሺ ሚሚ አትመጣም እንዴ ዛሬ? ስራ ስለሌላት ያገኘችውን የቀን ስራ ነው የምትሰራው። ስለዚህ ዛሬ ላትመጣ ትችላለች። ቆዩ አንዴ። ምን ነው የሚላት? ደስታ ወደኛ መሰለኝ የምትመጣ ልክ ነሽ ሜላት። ያው በእጇ ምልክት እየሰጠችን ነው። ሰላም ናችሁ ልጆች? ሰላም ሳርዬ፣ ዛሬ ጠዋት መምህር ሽብሩን አነጋግሬው ነበር። ምን አሉሽ? ዳይሬክተር ሰብለ እስክትመለስ ጠብቁ ብሏል። እንዴ! ለምን ለምን? እኔን አላመኑኝም ማለት ነው? ፊት የሰጠሁት መስሏቸው አይደል? ሳርዬ፣ ሽብሩ ባያምንሽም እንኳን አንቺ እውነት የለሽም ማለት አይደለም። በብዙ ትምህርት ቤቶች እንደ አየለ አይነት ሴት ተማሪዎችን የሚያስቸግሩ መምህራን አሉ። በዚያው ልክም ጥፋት የሰሩ መምህራንን ከቅጣት የሚከላከሉ ኃላፊዎችም አሉ። ስለዚህ እንዳይሰማሽ ሰብለ ስመጣ ሁሉም ነገር መልስ ያገኛል። እሺ ሳርዬ? እሺ ደስታ፣ አመሰግናለሁ። ሰብለ እስክትመለስ እናንተም ትብብራችሁን ቀጥሉ። እሺ? እሺ። ምንም ነገር ቢፈጠር ለእኔ ያሳውቁ። እሺ ፋሲል ጁስህን ጠጣው እንጂ። ቆይ ባክ ሰለሞን፣ እኔ የቸኮልኩት ሳራ ከማን ጋር እንደምትመጣ ለማየት ነው። ጣጣ የለው፣ ገና እንደገቡ ልጁን ይዘን እናራውጠዋል። ኧረ ቆይ፣ ገብቶ በር ስር ቁጭ ያለውን ሰው እያየው ሰለሞን፣ አውቀዋለሁ እኮ። የት ታውቀዋለህ? አየለ ይባላል፣ የሳራ አስጠኝ። በዛ ላይ ትምህርት ቤታችሁ ያስተምራል። እና እሱ ሊሆን ይችላል። ቆይ እስኪ ተመልከተው፣ ሰዓቱን አየ እና ቢያይስ፣ ሰዓት ማየት በሱ ተጀመረ እንዴ? ይኸው አሁንም እንደገና ሰዓቱን አየ። እስኪ ጉዱ እንዳያለን። ሳራ እስክትመጣ ሳናስፎቅ እዚሁ ጥጋችን እንደያዝ እንጠብቅ። የሚያውቅ ከሆነ ዞር ሲል እንዳይ ኮፍያ ነው ደግም ባለ ዝቅ አርገው። አዎ አሁንም ትንሽ ዝቅ በሉ ወደ ልምምዳችን። ሚሚና ለምለም ባይኖሩም እኛ ልምምዳችንን እንቀጥል። እሺ። የልቤን ተረድቶ ህልሜን የሚያከብር አለኝታ ሚሆነ ስበረታ ስጥ በጣም ነው የሚያምረው። በራሴ ላይ እንዳምን የሚያደርገኝ ጽኑ የምፈልገው ፍቅር ብዬ ላስጠኒዋ። አሁን ይህን ማን ያምናል? ፋሲል ዙሪያሽ በጣም እርግጠኛ ነኝ። አስሬ ሰዓቱን እያየ ሲቅነጥነጥ ቆይቶ ተናዶ ሄደ። ለካ ከእሱ ጋር ነው ፍቅር የጀመረችው። ፋሲል አየለ እያስቸገራትስ? እንደው እኔ አንዴ የሆነ ሰው ሲያስቸግረኝ። ዙሪያሽ አንቺና የእሷ ታሪክ አይገናኝም። አየል እኮ እቤት እየመጣ ያስጠናት የነበረ ሰው እርግጠኛ ነኝ ፍቅራቸው የጀመረው ያኔ ነው። ያስቸግራት ቢሆን ኖሮ ትናገር ነበር። ፈርታስ እንደው ደግሞ ቀጠሮ ቦታ አልሄደች። ባትሄድስ ከዚህ በፊት ሲቀጥራት ሄዳለች አልሄደችም በምን አውቃል? ዛሬ ስላልሄደች እያስቸገራት ነው ብዬ አላስብ። ቆይ ትምጣ ብቻ። ማንቆርቷን ይዤ ነው ማስለፈልፋት። እሙዬ ሳራ ያችትና ማስታወቂያ ሰሌዳው ጋር ምን እያረግሽ ነው? ስራ ማግኘት አለብኝ ብዬ ነግሬያችሁ የለ ነግረሽናል። ሙ ምሳ ሰዓት ላይ አባባን አናግሬያቸው የጽዳት ሰራተኛ ይፈለጋል ማስታወቂያ ተከታታይ ብለውኝ ነበር። ይኸው ተለጥፏል። teacher ሽብሩ ከቢሮ ሳይጡ ሄጄ ላናግራቸው። ይቅናሽ እንግዲህ። እሺ ቻው፣ በቃ ነገ እንገናኛለን። በቀለ፣ ቢሮዬ ብቅ በል ያልኩ አንዳንድ ተጨማሪ ኃላፊነቶች ልሰጥ ስለፈለግኩ ነው። ዳይሬክተር ሽብሩ ያዘዙኝን ለመስራት ዝግጁ ነኝ። የተማሪዎችን ዩኒፎርም የመቆጣጠር ኃላፊነትህ እንዳለ ሆኖ በተለይ ደግሞ ተማሪዎች በትምህርት ቤቱ ቅጥር ግቢም ሆነ በአካባቢው የትምህርት ቤታቸውን ስም የሚያጎድፍ ድርጊት ሲፈጽሙ ካገኘሃቸው ያለአንዳች ይቅርታ ወደ እኔ ትልካቸዋል። እሺ ዳይሬክተር ሽብሩ። እሙዬ ግቢ። ምን ልርዳሽ? የጽዳት ሰራተኛ ይፈለጋል የሚል ማስታወቂያ አንብቤ ነበር። ስራውን መስራት እፈልጋለሁ። እርግጠኛ ነሽ ሙዬ? አዎ። መስራት ከፈለግሽ እኛ አንከለክልሽም። ስለ ክፍያው ነገ እንነጋገራለን። እሺ ዳይሬክተር ሽብሩ። ቆይ ሙዬ፣ ይቅርታ ዳይሬክተር ሽብሩ፣ ማወቅ ስላለብኝ ነው። እነ ሙዬ አዳራሹን በፈለጉ ጊዜ መጠቀም ይችላሉ እንዴ? የንግድ ትርኢት አለብን ብለው እየተለማመዱበት ስለሆነ። የንግድ ትርኢት? ይሄ በከተማችን የሚዘጋጀው? አዎ ታዲያ እኔ ሳላውቅ ለእኔ ሳይነገር እንዴት እናንተ ተሳታፊ ትሆናላችሁ? ሰዎቹ የትምህርት ቤታችን በዓል ዝግጅት ላይ ስንዘፍን አይነትሆን ስለነበር በቲቸር ሄኖክ በኩል ነው ያገኙ። ሄኖክ ሄኖክ እኮ አንድ ተራ አስተማሪ ነው። በከተማችን በሚካሄድ የንግድ ትርኢት ላይ ለመዝፈን ፈቃድ መውሰድ ያለባችሁ ከማን ነው? ከእኔ ነው ወይስ ከሄኖክ? ደሞ እኮ ገንዘብ የሚሰጧችኋል። ለዚህ ነዋ ለእኔ ማሳወቁን ያልፈለጋችሁት። ስላልፈልግን አይደለም። እንግዲያው ንቃችሁ ነው ማለት ነው። አረ አይደለም። ምክንያታችሁ ንቀትም ሆነ ዝንጋታ ለጉዳዩ በአት ተደርጊያለሁ። ለእኔ ለትምህርት ቤቱ ዳይሬክተር ሳይነገር ፈቃዴ ሳይጠየቅ ለመዝፈን ተስማምታችኋል። ስለዚህ ጉዳዩ እኔንም ትምህርት ቤቱንም አይመለከተንም። የፈለጋችሁበት ሄዳችሁ መለማመት ትችላላችሁ። አዳራሹ ግን ለዚህ ተግባር አይፈቀድም። ጨርሻለሁ። በቃ ውጪ ተባልሽ እኮ ሳራ ምን ነው መኝታ ቤትሽ ገብተሽ ቀረሽ? በደህና ነው? አረ ምንም አለንኩም ላጠና ነው። ሳራ እስኪ ቀጠሮን ለምን እንደቀረሽ ንገሪ የምን ቀጠሩ ያላወቅኩ መስሎሽ ነው? ጁስ ቤት ነው ያስጠኝሽ ፍቅር ነው አይደለም ያወዛገበሽ? ምንድን ነው የምታወራው ፋሲል? አያውቅም ብለሽ እንዳትዋሽ። የጻፈልሽን ማስታወሻ ከደብተርሽ ውስጥ አግኝቷል የቀጠረሽ ጁስ ቤትም ይጃል። እሺ ምንድን ነው ማድረግ የምችለው? በለቅሶች ልታታልኝማ አትሞክሪ። ለቅሶሽን አቆዩና ተናዘሽ። ምንም የምናዘዘው ነገር የለኝም። እየተሰቃዩ ብቻ መሆኑን ነው ማውቀው። ፍቅሩን ያሰቃየሽ? ፍቅር አልያዘኝም። ኧረ እባክህ ፋሲል፣ ያየለኝ አስቸገረኝ ነው። ትምህርት ቤታችን በአስተማሪነት ከተቀጠረ በኋላ ነው ጸባዩ የተቀየረው። እኔ እኮ አባዬን ካየ ነገር ማጥናት ይቅርብኝ ብዬው ነበር። ለምን ታዲያ ምክንያትሽን አልተናገርሽም? አቃተኝ፣ ፈራው። ምንድን ነው ያስፈራሽ? ባያምነኝስ ብዬ ነው። ቲቸር ሽብሩም ደስታ እናግራቸው አላመኑ። የምትይው ነገር እውነት ይሁን አይሁን ማረጋገጥ አይቀርም። ካረጋገጥኩ በኋላ ግን አየለን አለቅ። ፋሲል፣ ከየለ ጋር እንድትጣላ አልፈልግም። ለምን? በቃ ችግሬን ከተረዳ ዝም በል።